ما ننسخ من آية أو ننسيها نأتي بخير منها أو مثلها لا. قرآن أنسر زوم ما لقيت الله سبحانه وتعالى أنت كقرآن أنك أسأل جنوست أن ننسكم أنسر زوم ما لك ويا محمد أسرستنك جنك الله تأتفتن ليلة أمكام بن ናእቲ ቢኸይር ሚንሃ አው ምስሊሃ ወይ ተመሳሳዩን እናመጣለን ወይ የተሻለውን እንለውጥና እናመጣለን። ቁርአን ላይ አንዳንድ ጊዜ ህግጋቶች ይቀያየራሉ። መቼ ነቢዩ በሀያት እያሉና ወይ እየወረደላቸው እያለ ባለፈው ወራት የተናገረውን ወይ ከዛ በፊት የተናገረውን ወይ ከቀናት በፊት የተናገረውን ሰራዥና ወይ ደግሞ የሚያሻሽል የቁርአን አያት ሊወርድ ይችላል። ይሄ ነስክ ይባላል በቁርአን ህግ። ግን ኡሉመል ቁርአን ላይ ነስክ የሚገባው መሰረዝ፣ ቅድም እንዳልኳችሁ ወይም ማሻሻል ወይንም ለውጥ የቁርአን አንቀጽ ናስክና ማንሱክ ሊገባ የሚችለው አህካም ላይ ብቻ ነው። ቂሰስ ላይ ሊገባ አይችልም። ታሪክ ላይ ሊገባ አይችልም። ያለፉ አንቢያዎች ታሪክ የሳሌዎች ታሪክ፣ ሌሎች ሌሎች አይነት ታሪኮች ትረካ ላይ ይሄ ሊገባ አይችልም። ዝም ብሎ ታሪክ ነውና ይህንም በምናመጣበት ጊዜ የተሻለውን ሳንተካ ወይ ራሱን ሳና በተመሳሳይም ቢሆን ሳናመጣ ዝም ብለን አናደርገውም አለ ጌታ አላህ ሱብሓነሁ ወተዓላ። ስለዚህ ለእናንተ የሚጠቅም አጅሩም ሰዋቡም እንዳለ ሆኖ አለም ተዕለም አነላህ አላ ኩሊ ሸይን ቀዲር። ይህም በማድረጉ ጌታ አላህ ሱብሓነሁ ወተዓላ የፈለገውን አድራጊ የምድሩን የሰማዩን አዋቂና ሻይ ጌታ መሆኑን አታውቅም ያ ሙሐመድ ይላል አላህ ሱብሓነሁ ወተዓላ። አለም ተዕለም አነላህ ለሁ ሙልኩ ሰማዋት ወልአርድ ለአላሁ ሱብሓነሁ ወተዓላ የምድር የሰማይ ንግስና የራሱ ብቻ ነው። ለምን አረክ፣ እንዴት አረክ፣ ለምን ቀየርክ፣ ለምን ለወጥ? ለኸልቁ ለባሪያው የሚሻለውን ነገር የሚያውቀው ኢላዩ ምልቃም እሱ ብቻ ስለሆነ ነው ይህንን የሚሰራው። ወማ ለኩም ሚን ዱንላሂ ሚን ወልይን ወላ ነሲር። ይሄ መቀበል የግድ ይላል። የአላሁ ስብሓነ ወተዓላን ትእዛዛቶችና አላህ የሚያስቀምጠውን ህግጋቶች ቁርአንን፣ ሐቅን አንቀበልም በሚባልበት ጊዜ ወዳጅም ሊሆናችሁ አጋዥም ሊሆናችሁ የሚችል ከልቅ ማንም አይገኝም ይላል አላህ ሱብሓነሁ ወተዓላ። አም ቱሪዱና አን ተስአሉ ረሱለኩም ከማ ሱኢለ ሙሳ ሚን ቀብል። አንዳንድ አረቦች ጥመት ውስጣቸው ላይ በጣም መሰረት የሰራ በነቢዩላህ ሙሳ ዘመን የነቢዩላህ ሙሳ ኡመቶች ኢማን እምቢ ያላቸው አይነት ጠመዝማዛዎች ይሉ የነበረውን አይነት የይሁዳዎች የበኒ እስራኤሎችን አይነት የድርቅና ቃላት የሚጠቀሙትን የሚጠቀሙና የሚናገሩትን ሰዎች ሲያወግዝ ይላል الله سبحانه وتعالى። أم تريدون أن تسألوا رسولكم كما سئل موسى من قبل إن أنت معشر المؤمنين هنا تشهد نبياتهم رسول عليه الصلاة والسلام إن يهودا وجه أرنا الله جهرا بلوان أرنا الله جهرا بقلت جيت الله لمن عندنا أترق يا موسى أنت نبي مهون لما رقاقت تككلن يا مهون لما قبل عندي أمتشن አንዳንድ አረቦች ይሄ ሙከራ ሞክረዋል። ለምንድን ነው አይናችን እያየ ምንጭ አመንጭተህ ከድንጋይ ውሃ አውጥተህ አላህን በግልጽ ማየት ብንችል አንዳንድ ተአምራቶች አስደንጋጭ ተአምራቶችን ከፊት ለፊት አሳይተህን ይህንን የሚቆፍር ሰው ውስጡ ፈላጊ አይደለም፣ ቢመጣም ሊያምን አይደለም። ደግሞ ይህንን አላህ ያውቃል። በሐቂቃ አይደለም ጥያቄው ሐቂቃ ስላልሆነ ለዚህ ነው አም ቱሪዱነ ትፈልጋላችሁ ታስባላችሁ ትመኛላችሁ አለ አላህ አንተ ሰአሉ ልታነጋግሩና ልጠይቁ ረሱለኩም የእናንተን ረሱል ሙሐመድን ከማሱ ኢለ ሙሳ ሚን ቀብሉ ከእናንተ በፊት ሙሳን ነቢዩላ ሙሳን ሰዎቹ ተከታዮቹ አላህን በግልጽ አታሳየንም እንዳሉ እናንተ ማለት ትፈልጋላችሁ بلو على الله سبحانه وتعالى إيه كفرنا إيه تمتنا ومن يتبدل الكفر بالإيمان إني أنا تون كفرنا تأمتن بإيمان لو طوال يميل سو فقد دل سواء السبيل أموال تككلا يا من قدون ملك وعلي لال سبحانه وتعالى ود كثير من أهل الكتاب سلا يهودا وجنا سلا نصارى وج من ناقرون أهون على بقام جيت الله سبحانه وتعالى من البات አብዛኞቹ አህለል ኪታቦች ይሁዳና ነሳሮች ይመኛሉ እኮ እናንተ አታውቁም አለ ወደ ከፊሩን ምን አህለል ኪታብ ይሁዳዎች أبزان አብዛኛዎቻቸው አለ ለው የሩዱነኩም ሚን ባዕድ ኢማኒኩም ኩፋራ ኢማን ይዛችሁ ሐቅን አውቃችሁ ሙሐመድ ትክክለኛ ነው ረሱላችን ብላችሁ ቁርአን ልክ ነው ብላችሁ ከጎለበታችሁ በኋላ ሐቅን ካወቃችሁ በኋላ ኢማንን ከያዛችሁ በኋላ ሊመልሷችሁ ይፈልጋሉ ወደ ራሳቸው። ይሄ ደግሞ ሌላ ምክንያት የለውም ማለት ነው። حسدا من عند أنفسهم من بعد ما تبين لهم الحق كم كان يلتزم السانة من على يا الله شوبت تككل يا دين مهونون إياكو كتجلس الله شو بالا قرآن حق رسول حق دينو حق مهونون تورات من أقرأتشوال إنجيل من أقرأتشوال حقو بزي ملكو كتجلت الله شو كاوكو وهلام الناس ما يسبوتنا مما يوت እናንተ ወደ እነሱ እንድትመለሱላቸው ነው ውስጣቸው ላይ ያለው ፍቅርና ምኞት ይሄ ነው ይላል። ስለዚህ ምን ማድረግ አትችሉም። ይህን ካወቃችሁ ፋዕፉ ወስፈሁ ይላል አላህ ሱብሓነሁ ወተዓላ። አውፍ በሏቸው፣ ተውት፣ ልቀቁት፣ ችግር የለም ማለት ሐታ ያእቲየ አላሁ ቢአምሪህ የራሱን ትእዛዝ እንዲሁኑ እንዲያድርጉ የሚለውን ትእዛዛቶች ጌታ አላሁ ስብሓነ ተዓላ አምጥቶ አቅጣጫ እስኪያስይዛችሁ ድረስ አሁን መፋለሚያ ሰዓት አይደለም። አሁን መፋጠጫ ሰዓት አይደለም። እንዋጋለንም ከሆነ አይደለም ሰዓቱ። ተዋቸው፣ እለፍዋቸው። እነላሃ አላ ኩል ሸይን ቀዲር። ቅድም የነገርኳችሁ ነስክ የሚለው እዚህ ጋር ይገባል። ናሲክና ማንሱክ ያልኳችሁ አንዳንድ ዑለማዎች ዑለማዎች ተፍሲር ይሄ አያተ ሰይፍ ከመውረዱ በፊት የነበረ የቁርአን አያት ነው። ስለዚህ በአያተ ሰይፎች ይነሰኻል፣ ይሄ ይሰረዛል ይላሉ። አያተ ሰይፍ የሚባሉ የቁርአን አያቶች ብዙ ቦታ አሉ። ያ አዩሃ አለዚነ አመኑ ያ አዩሃ ነቢዩ ጃሂድ ልኩፋራ ወልሙናፊቂና ወግሉዝ አለይህም ይላል። እንደዚህ አይነት መሰል የቁርአን አያቶች ዲናችሁን ሊያጠፋ ራሳችሁን ሊደመስስ ሐቅን ላይ ይቀበል የሚመጣ ሲኖር ተነስ፣ ታገል፣ ተዋጋ ብሎ አተት ሰይፎች ቁርአን ውስጥ ያሉ መዓት ናቸው። እነዚህ ከመምጣታቸው በፊት ከመውረዳቸው በፊት የነበረ የቁርአን አያት ነው፣ በእነሱ ይሰረዛል ይላሉ ዑለማው ተፍሲር። ቅድም ያልኳችሁ ነስክና ማንሱክ በዚህ ላይ ይገባል። ነስክና ማንሱክ ላይ አንድ ህግ አለ። አያቱ ቁርአን አያቱ ራሱ እያለ ቃላቱም ጭምር እንዳሁኑ እያለ ሁክሙ ብቻ ሊነሳክ ይችላል ህጉ ቃሉ ግን የተቀመጠው እዚህ ጋር ሳይነሳ ይነበባል፣ ይቀራል። አጅሩና ሰዋቡ ግን ለአንባቢው ለሚቀራ ሰው አለው፣ ችግር የለም። ህጉ ግን ተነስቷል፣ ተነስኳል አሁን እንዳልኳችሁ አንዳንድ ሙፈስሮች ደግሞ አይደለም፣ ይሄ ማንሱክ አይደለም ናሲክ እና ማንሱክ የሚባለው ነገር እዚች ጋር አይገባም። ምክንያቱም ሁሉ ቦታ ላይ ጂሃድ አስፈላጊም አይደለም። ሁሉ ቦታ ላይ አቅምም አይኖረውም ዲነል እስላም። በአብዛኛው አያተ ሰይፎች የወረዱት ተዋጋ የሚል ብዙ ቦታ ላይ ያሉ ብያችሁ የሚላችሁ የቁርአን አያቶች አያተት ሰይፎች አብዛኛዎቻቸው መዲና ሂጅራ ከሄዱ በኋላ ነው። ዲን ኢስላም አቅሙን ካገኘ በኋላ ነው። አቅሙን ካጎለበተ በኋላ በኢኮኖሚም በብዛትም በቴክኒክም በቁሳቁስም በመሳሪያም በሌላም በሌላም ከተደራጀ በኋላ ከተጠናከረ በኋላ አተች ሰይፎች ወርደዋል ይባላል። እስከዛ ድረስ ግን መቻል ግድ ይላል የሚሉ ናቸው ቁርአን አያቶች። ባላስፈለገበት ቦታ በዚህ በዚሁ ቁርአን አያት አይነት ነው መታለፍ ያለበት። ሁሉ ቦታ ለአያተ ሰይፍ አይሰራም የሚሉ ሰዎች ነስክና ማንሱቅ አይገባም እዚህ ጋር ይላሉ። ሁለቱም ሊያስኬድ ይችላል። ዋቂሙ ሰላተ ዋቱ ዘካ እነሱን አውፍ በሏቸውና እለፉና ተው ዝም በለዋቸው። ግዳጅ የሆነባችሁን ፈርድ የሆነባችሁን ከአርካናል ኢስላም ውስጥ ዋናዎችን ሰላትን በሰዓቱና በጊዜው በወቅቱ ስገዱ። ፈርድ የሆነባችሁን ዘካኑም ዘካተል ማልያ የእንስሳውንም የከብቱንም የእህሉንም ሌላውንም አይነት ዘካ ስጡ፣ ክፈሉ። ወማ ቱቀድሙ ሊአንፉሲኩም ምን ኸይርን ተጅዱሁ ኢንደላህ ወደ አኽራ ብላችሁ አጅርና ሰዋብ ፈልጋችሁ የምትሰሩትን ነገር ሁሉ የተሻለና የበለጠ ሆኖ ነው የምታገኙት ይላል አላህ ሱብሓነሁ ወተዓላ። إن الله بما تعملون بصير لما تدربوت نجر هلو الله سايا يمت سروت من من لمنا إلى الله سبحانه وتعالى وقالوا لن يدخل الجنة إلا من كان هودا أو نصارى الله سبحانه وتعالى ስለነዚህ ሰዎች ያላቸውን ምስጢርና አመለካከት أستساسب ጨልጦ ጨርሶ መናገሩን አልተውም አላበቃም። ይላሉ እኮ አለ አላህ ሱብሓነሁ ወተዓላ። የሁዳዎች የሁዳ ካልሆነ በስተቀር ጀነትን ሊያገኝ አይችልም ማንም ሰው ይላሉ። በተመሳሳይ ነሳራዎችም አይደለም፣ ነሳራ የሆነ ሰው ካልሆነ በስተቀር ጀነትን አይገባም አያገኛትም ይላሉ። ውስጣቸው ላይ ይሄ እይታ አለ፣ ይሄ አመለካከት አለ ይላሉ። ጌታ አላህ ስብሐነ ወተዓላ ትልከ አማንይሁም አለ አላህ ስብሐነ ወተዓላ ይበሉት እንጂ የግል ምኞታቸው ነው አለ። ጉዳዩ በምኞት አይሆንም ነው። ቁል ሃቱ ብርሃነኩም ኢንኩንቱም ሳዲቂን እንዲህ ለሚሉ ሰዎች ለእንደነዚህ አይነቶች ዝም ብሎማ ማለት አለ ወይ? የሁዳዎች እናንተ ብቻ የጀነት ልትሆኑ፣ እናንተም ነሳሮች እኛ ብቻ የጀነት ነን ስትሉ ሌላውን አይመለከቶም ስትል መረጃችሁ የቱ ነው? ሀምጡ መረጃችሁን ሊያሳምን የሚችል ነገር በላቸው ያ ሙሐመድ ይላል አላህ ስብሐ ወተዓላ። በላ መን አስለመ ወጅሃሁ ሊላሂ ወሁወ ሙሕሲን አይደለም እነሱ እንዳሉ ሳይሆን አዎ ይላል አላህ ስብሐ ወተዓላ። ለአላህ ትእዛዝ ራሱን ያስረከበ ለአላህ ትእዛዝ ራሱን ተከታይ ያደረገ ወሆ ሙሕሲን መልካሙን ለመስራት እሱም መልካም የሆነ ማንም ይሁን መሆን የሁዳም ሆነ ነሳራም ሆነ ሌላውም ሆነ አረብም ሆነ አጀብም ሆነ የፈለገ ይሁን ፈለሁ አጅሩሁ ኢንደ ረቢ መልካም በመስራቱ ብቻ የአላህን ትእዛዝ በመፈጸሙ ብቻ ለሱ ምርጥና ጥሩ የሆነ አጅር ጀነት አላህ ያዘጋጅለታል። ولا خوف عليهم ولا هم يحزنون